ይህ ራዲዮ ነጋሽ የኢትዮጵያን ሙስሊሞች ድምፅ ነው። ቀጣዩ ፕሮግራማችን የታሪክ አምድ ነው። ኡሙ አይመን የአይን ምስክር ክፍል 16 ትረካን ይዛልን ትቀርባለች። መልካም ቆይታ። ውድና የተከበራችሁ የራዲዮ ነጃሺ ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ሳምንታዊው ከታሪክ አምድ ፕሮግራማችን ነው። በዚህ ፕሮግራም ላለፉት አስራ አምስት ሳምንታት በአምባሳደር አብደላ አብዱራህማን የተጻፈውን የአይን ምስክር የተሰኘ መጽሐፍ ወደ እናንተ ማድረሳችን ይታወሳል። በእነዚህ ባለፉት የትረካ ክፍሎች ከአምባሳደሩ የህይወት ተሞክሮ አንስቶ በጣም ብዙ ጉዳዮች የተዳሰሱበት ብዙ ቁም ነገሮችንም የጨበጥንበት የትረካ ክፍል ነበር። ባለፈው ክፍል 15 አምባሳደሩ ከሶስት ዓመት የሶቪየት ህብረት ቆይታ በኋላ ወደ አሜሪካን ጉዞ ያደረጉበትን በዛውም ለ12 ወራት ትምህርት መከታተላቸውና ለዲግሪ የመመረቂያ ጥናታዊ ጽሁፍ ማዘጋጀታቸውን የጽሁፋቸው ወይም የጥናታቸው ዓላማ የኢትዮጵያን ኢንቨስትመንት ፖሊሲ ከአሜሪካ የኢንቨስትመንት ፖሊሲ ጋር በማነጻጸር እንደሆነ ገልጸው በዚህ ጥናት ወቅት የገጠማቸውን አንዳንድ ገጠመኞች ሲያወጉን ነበር። ያለፈው ክፍል የቆመው ውድ አድማጮቻችን፣ ቀጣዩን ክፍል እነሆ ዛሬ ይዘን ቀርበናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አብዮቱን ለማስተዋወቅና ለኤርትራ ተገንጣይ ወገን የሚሰጠውን እርዳታ ለማቆም የተደረገ ጉብኝት የአብዮቱን ዓላማ ለማስታወቅና ለኤርትራ ተገንጣይ ወገን ከአንዳንድ የአረብ ሀገሮች የሚሰጠውን እርዳታ ለማቆም መልእክተኞች እንዲላኩ በደርግ የበላይ አካል ይወሰናል። መልእክተኞቹን እንዲመሩ ሻምበል ሞገስ ሲሰየሙ በአባልነት የተመረጡት የደርግ አባላት የመቶ አለቃ መለሰ ማሩና አስር አለቃ ንጉሴ ረጋሳ ሲሆኑ የደርግ አባል ያልሆኑ አብረው እንዲሄዱ የተመረጡት አቶ ታደሰ ሞገሴና እኔ አብደላ አብዱራህማንን ለጉብኝት የተመረጡትም ሀገሮች ደቡብ የመን ሪፐብሊክ፣ ሰሜን የመን አረብ ሪፐብሊክ፣ ሳውዲ አረቢያ፣ ኩዌትና ዩናይትድ አረብ ኤምሬት ናቸው። በተጠቀሱት ሀገሮች የተደረገው ጉብኝት ውጤት ፍሬ ነገር ባጭሩ እንደሚከተለው ጠቅሳለሁ። አንደኛ ደቡብ የመን አረብ ሪፐብሊክ ከደቡብ የመን ፕሬዝዳንት ክቡር ሳሊም ሩቢ አሊ ጋር የተደረገው ንግግር በጣም ወዳጅነትን ለማጠንከር ያለውን ፍላጎት የሚያንጸባርቅ ነበር። በደቡብ የመን በዚያን ጊዜ የነበሩት የሀገር መሪዎች ኮሚኒስቶች ስለነበሩ በኢትዮጵያም ውስጥ በዚያን ጊዜ ታውጆ የነበረውን የሀገር አስተዳደር በኮሚኒዝም ጥቅም ላይ ያተኮረ ስለነበር በዚሁ የኮሚኒስት አስተሳሰብ ሁለቱ ሀገሮች ተባብሮ ለመስራት የጋራ ጠላትን በህብረት ለመቃወም በኢኮኖሚክና በሶሻል ልማት በተቻለ መጠን ለመተባበር ያለውን ፍላጎት የሚያንጸባርቅ ነበር። ስለዚህ በደቡብ የመን የተከናወነውን የልማት ፕሮጀክቶች እርሻዎች መልእክተኞቹ እየተዘዋወሩ እንዲጎበኙና ከዚህ ቀደም በነበረው ስርዓት ተበድለው ነበር የተባሉትን ወገኖች እንዲያነጋግሩ ሻምበል ሀዲ የሚባል ባልደረባ ተሰጥቶን ነበር። ይህ ሻምበል በኢትዮጵያ የደቡብ የመን ዲፕሎማቲክ ግንኙነት ሲያቋቁሙ ኤምባሲውን ለመምራት በአምባሳደር ደረጃ ተሹሞ በጉብኝቱ ጊዜ ተጠንስሶ የነበረውን ወዳጅነት ለማጠንከር የተላከና ደንበኛ ካድሬ የነበረ ባለስልጣን ነው። እንዲሁም በደቡብ የመን ቴሌቪዥን ጋር ቃለ መጠይቅ እንዲያደርጉ የመልእክተኞቹ መሪ ሻምበል ሞገስ ተጋብዘው ነበር። የተፈለገውንም ቃለ መጠይቅ ወዳጅነት በሚያንጸባርቅ መልክ ያለውንና የወደፊቱን ወዳጅነት ለማጠንከር ከኢትዮጵያ በኩል ያለውን ፍላጎት ገልጸዋል። ይህ የኢትዮጵያና የደቡብ የመን ወዳጅነት በስራ ተፈትኖ ደቡብ የመን ከኢትዮጵያ ጋር ተሰልፋ ሱማሌን በሞጋት የፈጸመችው ተግባር ለኢትዮጵያ ያላትን ወዳጅነት በስራ አስመስክራለች። እንዲሁም የኤርትራ ተገንጣዮች የደቡብ የመን አውሮፕላኖች የቦምብ አደጋ ጥላብናለች በማለት ያሰሙት ስሞታና አቤቱታ ለዚሁ ለሁለት ወዳጅነት ተጨማሪ ምስክር ሊሆን ይችላል። እዚህ ላይ ሊጠቀስ የሚገባው ጉዳይ አረብ ጎረቤት ሀገሮች በጠቅላላው እስላሞች የኢትዮጵያ ቋሚ ጠላቶች ናቸው በሚባልበት ጊዜ የኢትዮጵያ አንድነት ለመጠበቅ እስላሙን የሶማሌ መንግስት ደቡብ የመን ከኢትዮጵያ ጎን ተሰልፋ እንደወጋች ሁሉ የኤርትራ ጉዳይም የፌዴራሉን አመራር በመመለስ ከዚህ ቀደም ከፍ ብሎ እንደተጠቀሰው የሳውዲ መንግስት በሽምግልና ጉዳዩን በእርቅ ለመጨረስ ተገቢውን ጥረት አሳይቶ ነበር። በእውነቱ የእስልምና ሃይማኖት ጮራ መካ ላይ ከፈነጠቀችበት ጊዜ ጀምሮ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ሀበሻ የነበራቸው በጎ አስተያየትና ለወገኖቻቸው መጠጊያ እንድትሆን የሰጡት ምክር በአረቦች ታሪክ ሁልጊዜ በአክብሮ ሲታይ፣ በአንጻሩ በኢትዮጵያ ነገስታት ዘንድ አረቦች በጠቅላላ እስላሞች የሚታዩት በቋሚ ጠላትነት መሆኑ የሚያሳዝን ነው። በእውነቱ በፖለቲካ ዓለም የሁልጊዜ ወዳጅና የሁልጊዜ ጠላት የለም። ነገር ግን የሁልጊዜ ጥቅም ስላለ ወዳጅና ጠላት መታየት ያለበት ከጥቅም ጋር በማያያዝ መሆን አለበት። ሁለተኛ ሰሜን የመን ከሰሜን የመን ፕሬዝዳንት ሐምዲ ጋር በተደረገው ንግግር ያተኮረው በሶሻሊዝም አመራር ሀገር ማስተዳደርና ሀሳቡም እንዲሰራጭ ማድረግ በአካባቢው ሁከት ሊያስከትል የሚችል መሆኑ በማያሻማ ቋንቋ የኮሚኒዝም አመራር ለአካባቢው የማይበጅ መሆኑንና ካለው ባህልና ልምድ ጋር ሊዛመድ የማይችል መሆኑን ገልጸዋል። ስለዚህ ጉዳዩ በቀላሉ እንዲመለከቱት ፕሬዝዳንቱ አስገንዝበዋል። ቀጥሎም ከየመኑ ጠቅላይ ሚኒስትር ክቡር ሙሕሲን ከሁሴን አልአይኒ ጋር የተደረገው ንግግር እኛ የመኖች መንግስት ከመለወጥ ያገኘነው ተሞክሮ ምናልባት ሊረዳችሁ ይችላል በሚል መልክ የየመንን መንግስት መለወጥ አንስተው ከእናንተ የኢትዮጵያ ህዝብ የሚጠበቀው የኑሮ ደረጃውን በፍጥነት ማሻሻል ነው። ዶሮ ይመገብ የነበረ ኢትዮጵያዊ በግ አቅርቡልኝ ይላል። የበግ ስጋ ይመገብ የነበረው የበሬ ስጋ አምጡ ይላል። የለም የተባለ እንደሆነ ምንድነው ታዲያ ለውጡ? የእናንተ ስልጣን መያዝ ምንድነው ጥቅሙ? ከለውጡ የተገኘ ነገር የለም። ምክንያቱም እያንዳንዱ ተራ ሰው የሀገሪቱን ሁናቴና የኢኮኖሚክ አቋሟን በሚገባ ሊመለከት አይችልም። የእናንተ አገልግሎት ማተኮር ያለበት በኢኮኖሚክ እድገቱ ላይ ሊሆን ይገባል የሚል አስተያየት ሰንዝረዋል። እንዲሁም ከኤርትራ ተገንጣዮች ጋር ላለው አለመግባባት ሰላማዊ መንገድ መፈለግና በእርቅ መፍትሄ የሚገኝበትን ዘዴ መፈለግ ያሻል። ጦርነቱን በመቀጠል ለችግሩ መፍትሄ ማግኘት አይቻልም። በዚህ ረገድ ከኛ የሚፈለግ ነገር ካለ ተገቢውን እርምጃ እንወስዳለን። ሶስተኛ ሳውዲ አረቢያ በሳውዲ አረቢያ ያጋጠመን ነገር ቢኖር የደርጉ አባሎች ማንነት quality በሚገባ ለማወቅ የተደረገው ጥረት ነው። ስለዚህ በሳውዲ መንግስት አስተያየት በኢትዮጵያ የተፈጸመውን መፈንቅለ መንግስት ያስገኙት ወጣት የጦር መኮንኖች ተገቢ የኑሮ ተሞክሮና አርቆ የመመልከት የሌላቸው ወጣቶች ናቸው የሚል ግምት ነው። ምንም ነገር ከመሰንዘር ተቆጥበው ከኛ በኩል የሚሰጠውን የውጭ ፖሊሲ አመራር ከጎረቤት ጋር ለመግባባት ያለውን በጎ ፍቃድ በጥሞና ማዳመጥን ብቻ የመረጡ ይመስላል። ስለ ኤርትራ ተገንጣዮች ጉዳይ ግን በበኩላቸው የሰጡት አስተያየት በእርቅና በሰላም መጨረሱ ምርጫ እንደሌለውና ጦርነቱ ለችግሩ እልባት የማይሰጥ መሆኑ በሚገባ ለማሳመን ሞክረዋል። በጉዳዩ ያሳዩት ትኩረት የአካባቢው ሰላም ተፈላጊነት ያሳሰባቸው መሆኑን የሚያስረዳ ነው ሊባል ይቻላል። ለዚህም ማስረጃ የሚሆነው በሳውዲ መንግስት ሽምግልና የኤርትራ ጉዳይ በእርቅ ለመጨረስ ዳግመኛ በኮሎኔል ብርሃኑ ባይ መሪነት በተደረገው ጉብኝት ጊዜ የፌዴራል አገዛዝ በኤርትራ እንዲመለስ ከተደረገ ለተገንጣይ ወገን የሚደረገውን እርዳታ ከኢራቅ በስተቀር ለማቆም ተገቢውን ጥረት ለማድረግ የነበራቸውን ሀሳብ ሰንዝረዋል። ሆኖም ይህ የፌዴራል አገዛዝ መመለስ ጉዳይ በደርግ በኩል ተቀባይነት ስላጣ የእርቁ ሀሳብ ሳይሳካ ቀርቶ ይህ ይህም ኤርትራ ከኢትዮጵያ ተገንጥላ እንድትሄድ ለማድረግ አብቅቷል። የኛን ጉብኝት ዓላማ የአብዮቱን ዓላማ ማስተዋወቅና የውጭውን ፖሊሲ በጠቅላላው በመግለጽና የአረብ መንግስታት ለኤርትራ ተገንጣይ ወገን ከሚያደርጉት እርዳታና ድጋፍ እንዲቆጠቡ ማድረግ ነበር። አራት ኩዌት የመጨረሻ ጉዟችን ወደ ኩዌት ነበር። የኩዌት የውጭ ጉዳይ ሚኒስትር ባነጋገሩን ጊዜ ከደርጉ አባላት ሁኔታ በተረዱት መሰረት ወጣት መሆናቸው ነው። ስለዚህ ንግግራቸውን ሲጀምሩ ያሉት እናንተ ጥሩ ወጣቶች ናችሁ፣ እግራችሁም እርጥብ ነው። እነሆ እናንተ እዚህ እያላችሁ እንግሊዝ ሀገር ያለችው ልጄ በደህና መገላገሏን ሰምቼ ደስ ብሎኛል። ይህ የሚያመለክተው ነገር ቢኖር አያት መሆኔንና እድሜ ከፍ ያለ መሆኑን ነው። ስለዚህ አንዳንድ ምክር ብለግስ በማያስፈልግ ጉዳይ ገባብን የሚል ቅሬታ እንዳይፈጠርባችሁ በቅድሚያ ይቅርታ ልጠይቃችሁ ነው። በሀገራችሁ ላይ የመንግስት ለውጥ አምጥታችኋል ለዚህም ያስገድዳቸው የነበረውን አመራር ስህተት ለማረም ነው። ስለዚህ እናንተ ያለባችሁ ወደፊት አገራችሁ ልታድግ የምትችልበት የኢኮኖሚ ልማትና የህዝቡን ኑሮ ደረጃ ማሻሻል ነው። ከእናንተ በፊት የነበሩትም ባለስልጣኖች ፍርድ ቤት አቅርበን መሪውንም እንፋረዳለን የሚል ፖለቲካ መከተል ጊዜ ማባከን ስለሚሆን በሀገራችሁ የወደፊት እድገት ላይ ማተኮሩ የተሻለ አስተሳሰብ ይመስለኛል። በጠቅላላው የጎበኘናቸው ሀገሮች ከመልክተኞቹ ሁኔታ ከተረዱት ለውጥ ያመጡት ወታደሮች ባለ አነስተኛ ማዕረግ መኮንኖችና የኑሮ ብስለትና ተሞክሮ የሌላቸው ስለሆኑ ስህተት ላይ ይወድቃሉ የሚልና ወደፊትም ለአካባቢው ጠንቅ እንደሚሆኑ ስጋት ያደረባቸው ይመስላል። ለኤርትራ በዶች የሚያደርጉት እርዳታና ድጋፍ ለመቆጠብ ፈቃደኛ መሆናቸውን የሚያስረዳ ግልጽ ሀሳብ አልነበረም። እንደው በጠቅላላው ጉዳዩን በእርቅና በሰላም ብትጨርሱ ይሻላል የሚል ነበር። አምስተኛ ዩናይትድ አረብ ኤምሬት ታስቦ የነበረው ጉብኝት ሳይፈጸም ቀርቷል። ምክንያቱም ጉብኝቱን ለመፈጸም ፍቃድ በተጠየቀ ጊዜ የውጭ ፖሊሲያችን ከሳውዲና ከኩዌት መንግስታት ፖሊሲ ጋር የተለያየ አይደለም፣ እንዲሁም በሌላ የስራ ጉዳይ ጊዜያችን ሁሉ በስራ ብዛት ስለተያዘ ልናስተናግዳችሁ አንችልምና ይቅርታ ይደረግልን የሚል ምክንያት ነበር። አዲስ አበባ የአፍሪካ አንድነት መዲና እንደ ኤሮፓውያን አቆጣጠር በ1964 ካይሮ ላይ በተደረገ የአፍሪካ የመሪዎች ጉባኤ ለድርጅቱ መቀመጫ የሚሆን መዲና ምርጫ ጉዳይ በስብሰባ አጀንዳ ውስጥ ቀርቦ ነበር። ለድርጅቱ መቀመጫ እንዲሆኑ ከተፈለጉት ሀገሮች ኢትዮጵያ፣ ካይሮ፣ ናይጄሪያ ነበሩ። ጉዳዩን አጥንቶ ሀሳቡን ለጉባኤው እንዲያቀርብ በተቋቋመው ኮሚቴ ሪፖርተር የነበሩት የዛሬው የአልጄሪያ ፕሬዝዳንት በዚያን ጊዜ የውጭ ጉዳይ ሚኒስትር የነበሩት ክቡር አብዱል አዚዝ ቡተፍሊቃ ነበሩ። ለጉባኤው ባቀረቡት ሪፖርት አዲስ አበባ ከተማ ተቀባይነት እንድታገኝ መልካም አቀራረብ አድርገው ነበር። ኢትዮጵያ ነጻነቷ ያልተደፈረ ጥንታዊ ሀገር ከመሆኗን በላይ የእንግዳ ተቀባይነት ያላትን ባህልና ልምድ የሚደነቅ መሆኑንና የመሪዋን አርቆ አስተዋይነት፣ የህዝቧን ጨዋነት አጉልቶ በማሳየት ያደረጉት አቀራረብ የግብፅንና የናይጄሪያን ተወዳዳሪነት ውድቅ አድርጎታል። ስለዚህ አዲስ አበባ የአፍሪካ መዲና እንድትሆን በማለት የቀረበው ሐሳብ ጉባኤው አጽድቆታል። እነሆ አዲስ አበባ የአፍሪካ አንድነት መቀመጫ ሳይሆን አፍሪካን የሚመለከቱ ልዩ ልዩ ዓለም አቀፍ ድርጅቶች መቀመጫና መሰብሰቢያ አድርጓታል። በዛን ጊዜ እንደተመለከትኩት ለዚህ ክቡር ሀገራችንን ያበቃት የክቡር ቦተፍሊቃ አሳምረው ያቀረቡት ሪፖርት መሆኑ የማይዘነጋ ነው። በእውነቱ ብዙውን ጊዜ መልካም ውጤት ከመልካም አቀራረብ የሚገኝ መሆኑን የታወቀ ነው። የደርግ ውለታ የደርግ መፈንቅለ መንግስት ካስገኘው አንድ የሀገር አንድነት ምልክት የኢትዮጵያ እስላሞች መጠሪያ የነበረው በኢትዮጵያ የሚገኙ ሙስሊሞች መሆኑ ቀርቶ የኢትዮጵያ ሙስሊሞች በሚል መጠሪያ እንዲጠሩና በእስልምና ሃይማኖት የሚከበሩት ሶስት በዓላት ኢደል አልፈጥር፣ የአረፋ በዓል ኢደል አድሃና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የልደት በዓል ወይም መውሊድ አልነቢ በኦፊሻል ታውቆ በሀገር አቀፍ ደረጃ እንዲከበሩ ማድረጉ ከነበረው ስርዓት ግፍና ጭቆና አንጻር ሲታይ በታሪክ የማይረሳ ውለታ ተፈጽሟል ለማለት ይቻላል። በሌላ በኩል የደርግ አባሎች የተሞክሮ ጉድለት በእድሜ ያለመብሰል ስህተት ላይ ሊጥላቸው ይችላል ተብሎ የነበረው ግምት ያልተሳሳተ መሆኑ የደርግ አባሎች ባሳዩት ግትር አቋም ምክንያት የኤርትራ ጉዳይ በእርቅ ለመጨረስ የፌዴራሉ አመራር እንዲመለስ የሳውዲ መንግስት ያቀረበውን ሽምግልና ሀሳብ አለመቀበልና የአድሃሪው መንግስት ያላደረገውን አናደርግም የፌዴራል አመራሩን እንደገና መመለስ ድክመት ማሳየትና ለሌላውም የፖለቲካ ንቅናቄ መንፈስ የሚያበረታታና ሴንትራል መንግስቱንም የሚያናጋ ሊሆን ይችላል በማለት የወሰዱት እምቢተኛ አቋም የተሳሳተ መሆኑ እነሆ ዛሬ በኤርትራ መገንጠልና የፌዴራሉ አመራር ለኢትዮጵያ አንድነት ዋስትና ያለው ነው ተብሎ ስለታመነበት በህገ መንግስቱ ጸድቆ በስራ ላይ ውሏል።